بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد يزي كتاب من مرتوان علامة آه، رمضان دمه نمتا رمضان وسط ከእስልምና ማዕዘናት ውስጥ በጣም ጠንካራ ተብለው ከሚባሉትና ከተውሂድ ቀጥሎ አሳሳቢ የሆነውን የሶላትን ጉዳይ ከምንም በላይ አጠንክሮ ለማወቅና ለሌላውም እንደዚሁ የምንተርፍበት ግንዛቤ የምንሰጥበት ይሆን ዘንድ ነው። ስለዚህም ኪታቡን እንደ ኪታብነት በኪታብ መልኩ ለሚቀራው ብቻ ሳይሆን ለእያንዳንዱ ሰው ጠቃሚ ነውና እያንዳንዱ ሰው ትኩረት ሰጥቶት ሊከታተለው የሚገባ አትኩሮት ሊሰጠው የሚገባ ነው ማለት ነው። ትንሹም ትልቁም ወንዱም ሴቱም ሊያውቀው የሚገባ እውነታ ነው የሶላት ነገር። ስለዚህም ያለውን ደረጃ በማወቅ እያንዳንዱ እውቀት የሚመዘነው ቦታ የሚሰጠው እንደታወቀበት ነገር ክብደት ነው። የሶላት ነገር ከባድ መሆኑን የምናውቀው ሶላት የሚሰገደው ለአላህ መሆኑን ስንገነዘብ ነው። ስለዚህም ለአላህ ከሚሰሩ ዒባዳዎች ትላልቅ ከሚባሉትና ፊት ቀደሙ እሱ ከሆነ ስለ ሶላት ማወቅና ሌሎችንም ለማሳወቅ አቅም መገንባት ይሄ የየአንዳንዱ ሙስሊም ግዴታ ነው የሚሆነው። ይህንን ካል ቀጥታ ወደ ኪታቡ በመግባት ኪታቡ ውስጥ ያለውን ነገር እንመለከታለን። ለዛሬ ወደ ሙቀዲማው እንሂድና እስቲ ከሙቀዲማው እንጀምረው። ሰባት ቁጥር ላይ ሙቀዲመቱል ኪታብ ይላል። የኪታቡ መቅደም ይላል። الحمد لله الذي فرض على عباده الفرائض ምስጋና ለአላህ ይገባ በባሮቹ ላይ ግዴታዎችን የደነገገ ሚን ገይሪ ፈቅሪን ኢለይህም ወላ እሕትያጅ ወደ እነሱ ከጃይ ሆኖ ሐጃ ኖሮ ሳይሆን ይላል وأعطى القائمين بها أكمل الأجر يا الله نم سبحانه وتعالى قد ديتا يمي فالسموتنم فالسامي وجه ملوية هنا أجرنا وأفضل الثواب كثواب لا يهنون هنا ستايلا وعاقب المعرضين عنها وعاقب كتم المعرضين عنها ከአላህ ስብሓነ ወተዓላ ግዴታዎች ጀርባ የሚሰጡትን ወልሙፈሪጢን አጓዳይ የሆኑትንም ፊሃ የአላህን ዋጅቦች ወይም ግዴታዎች ቢማ የስተሐቁነ ሚን አልዓዳብ ከቅጣት በሚገቡት ቀጣ ይላል። የቀጣውንም ቀጥቷል፣ የቀረውንም ይቀጣል ነው እንግዲህ አቀበ ወአሽሀዱ አን ላ ኢላሃ ኢላላህ ከሱ ውጪ በእውነት የሚመለክ አንድም አምላክ በሌለው በአላህ ለአላህ የሱን ብቸኛ ተመላኪነቱን እመሰክራለሁ። ወህደሁ ብቻውን ነው የሚመለከው። ላ ሸሪከ ለህ ለሱ ምንም አይነት አጋር የለውም። ይህንን እመሰክራለሁ ሚን ገይሪ ሸኪን ወለርትያብ ያለምንም ጥርጣሬና ማወላዳት ነው። وأشهد أن محمدا عبده ورسوله محمد يا الله باريا يا الله ملك تنيامة هنا تون سكر له المبعوث رحمة للعباد لبارك إذن الزند يتلاكت هنا أتم الله به النعمة على المؤمنين الله بمؤمن اللي صقان بساتهم والله وأصلح به أحوال الدنيا والدين يدينم يهن يدنيا قدين بساتهم አበጀ አሳመረ ፈሰላዋቱላሂ ወሰላሙሁ ዐለይህ የአላህ ሰላቶችና ሰላሞች በነቢዩ ላይ ይውረዱ ወዓላ አሊሂ በቤተሰቦቻቸው ወአስሓቢሂ በባልገረቦቻቸው ወመን ተቢዐሁም ቢኢሕሳን እነሱንም በመልካም በተከተለ ሁላ ላይ ይውረድ ኢላ የውም ዲን እስከ የውም አልጀዛእ ድረስ አማ ባዕድ በመቀጠል فإن الله الله سبحانه وتعالى رضي لنا دينا دينا لنا وددلن لم يرضى لنا دينا سواه فسوتي هنا دمو دين لنا الوددلن رضي لنا الإسلام سلمنا لنا وددلن ومن به على هذه الأمة بزيتم ليم الله سبحانه وتعالى بسلمنا شرع قال الله فيه الله سبحانه وتعالى بزه قد إلي انديه بالوالد اليوم أكملت لكم دينكم زاري لن ننتدناتهن موله الله وأتممت عليكم نعمتي سجينا بننتلي أقبددك ورضيت لكم الإسلام دينا كهيمانو تنبست كل اسلم النان من رد كلاتش وقال فيه أيضا أهنا بزيه باسلم النان قد الله سبحانه وتعالى بلوال ومن يبتغي غير الإسلام دينا كسمنا وجي حيمانوس بلو يمي فلق سو فلن يقبل منه الله كسو يانن يهلبتن حيمانوس اي كبلو وهو السم ياسو في الآخرة بمجرش وألم من الخاسرين فكسروا ترمي هناوين فأذكركم سلذهم أستوسات تخالوا في نعمة الله عليكم في دين الإسلام بدين الإسلام الله سبحانه وتعالى انت يا ولو النعمة أستوصت والله إلى الشيخ فكم من أناس سنت الناس تسوّجنا الشو ما أكثرهم من أبزات الشو ظلوا عن دين الإسلام كدين الإسلام يتساساتنا دين الإسلام يتو سنت الناس تسوّينا ولم يهتدوا إليه ودى السمي التمر فخسروا في دنياهم دنيا يكسروا وآخرتهم آخرتهم من ذهو يكسروا بزنات كما قال تعالى الله سبحانه وتعالى اندالو قل هل ننبئكم بالأخسرين أعمالا قل هل ننبئكم بلاتشو أن نقراتشهم من بالأخسرين أعمالا ስራቸውን የከሰሩ የሆኑ ሰዎችን አነግራችሁም ወይ ይላል አላህ በላቸው ነው እንደዚህ በላቸው الذين ስራቸውን የከሰሩ ሰዎች እነዛ ናቸው ضل سعيهم في الحياة الدنيا ضل سعيهم የነሱ ስራቸው የተሳሳተ في الحياة الدنيا በዱንያ ህይወት وهم እነሱ የተሳሳተ ስራ ከመስራታቸው ጋር يحسبون ያስባሉ أنهم እነሱ يحسنون صنعا ስራን የሚያሳምሩ መሆናቸውን ያስባሉ አሁን የተለያዩ በኩፍር ዓለም ላይ ያሉ ሰዎችን ስናያቸው ምድረ ከብት የሚያመልክ በአጠቃላይ እንጨት የሚያመልክ በአጠቃላይ ልክ እንደው ራሱን የሚያየው እንዴት ነው የሆነ ትልቅ ቁም ነገር ላይ እንዳለ አድርጎ ነው ማለት ነው ሱብሃንአላህ አላህ ለዚህ ነው ምን ይላል الذين ضل سعيهم في الحياة الدنيا እነዛ ስራቸው የከሰሩትና አንነግራችሁም ወይ ካለ በኋላ በዚህች በሐያት ዱንያ በዱንያው ህይወት ይላል ስራቸው ተሳስቷል ሐቅን ስቷል ወጥቷል ከሐቅ ወሁም እነሱ ግን ያሕሰቡነ አነሁም ዩሕሲኑነ ሱንዓ ስራን የሚያሳምሩ መሆናቸውን ያስባሉ ይሄ የሁሉም አጥፊ የሆነ ሰው ሁኔታ ነው ሁሉም አጥፊ የሆነ ሰው በኩፍር ላይ ያለውም በቢድዓ ላይ ያለውም ሁሉም ራሱን የሚያስበው አነሁ ዩሕሲን ሱንዓ ስራን እያሳመረ እንደሆነና እሱ በቃ ጥሩ የሆነ ነገር ላይ እንዳለ ሰዎች ደግሞ በተቃራኒው እንደውም ቢድዓ የማይሰሩ ሰዎች የነብዩ ጠላቶች ናቸው እንደሱ አገላለጽ ወይም ኩፍር ላይ ያለ ከሆነ ኩፍር ላይ የሌሉ ሰዎች እንደሱ ካፊር ሆነው በአላህ ስብሐነ ወተዓላ ያልከፈሩ ሰዎችን የሚያየው እንዴት ነው ወደ ኋላ የቀሩ ያልገባቸው ያልነቁ የመሳሰለ አላህ ቀጥሎ ምን ይላል ኡላኢከ الذين كفروا أولئك الذين كفروا بآيات ربهم أولئك እነዛ ናቸው ይላል الذين እነዛ كفروا بآيات ربهم በጌታቸው አንቀጾች የካዱ የሆኑ ወሊቃኢሂ እሱንም በመገናኘት የካዱ የሆኑ ናቸው ፈሐቢጠት አዕማሉሁም ስራቸው በአጠቃላይ ጠፋ ፈላ ኑቂሙ ለሁም የውመ አልቅያመቲ ወዝና ፈላ ኑቂሙ ለሁም ለነሱ አናቆምላቸውም የውመ አልቅያመቲ የቅያማ ቀን ወዝና ሚዛንን አናቆምላቸውም ይላል ሚዛንን አናቆምላቸው ማለት የሚጠቅማቸው አይነት ሚዛን አይቆምላቸውም ማለት ነው وقال تعالى أهنم الله سبحانه وتعالى بلوال قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة بل إن الخاسرين كساريوش بلو مالتكو الذين خسروا أنفسهم النزاناتشو نفسوچاچون يكسروا وأهليهم بسوچاچون يكسروا يوم القيامة يقيامك ألا نقو ذلك يه هو الخسران المبين قلت هنا كسرة مالت هنا ويلا አንድ ሰው ራሱንና ቤተሰቡን በጀሃነም ከከሰረ ከዚህ የበለጠ ምንም መመለስ የሌለው ክስረት ስለሆነ ከባድ ክስረት ነው ማለት ነው። ዛሬ የተለያየ ነገር እንኳ አንድ ሰው ባይሳካለት ስራ የሆነ ነገር ሞክሮ ባይሳካለት ከሰርኩኝ ብሎ ይላል አይደል? ይሄ ደግሞ ጭራሽ የባሰና በጣም የከበደ ነው ማለት ነው። የገባበት የጀሃነም እሳት ነው። ከቅጣቶች ሁላ ከባድ የሆነ ቅጣት ውስጥ ነው የተዘፈቀው። ዘላለማዊ በሆነ መልኩ ነው የገባው። የመሳሰለ በጣም ክስረቱን ያፋፋመው ነገር አለ ማለት ወሁወ ልእስትስላሙ ሊላህ እስልምና ብሎ ማለት ለአላህ ስብሓንሁ ወተዓላ እስቲስላም ማድረግ ነው ይላል። እስቲስላም ማለት እጅ መስጠት ነው። ሁወ ልእስትስላሙ ሊላህ ወልንቅያዱ ለሁ ለእሱም ለአላህ መጎተት መቻል ዛሂረን በጋህድም ወባጢነን በውስጥ ፊል ዐቂደቲ በእምነትም ወልቀውሊ በንግግርም ወልዐመሊ በተግባርም እንግዲህ ዲን እስላም ማለት ይኸውላችሁ እንግዲህ ለአላህ ስብሓነሁ ወተዓላ እጅ መስጠትና መሳብ ነው። በምን በውስጥም በገሃድም በአቂዳም በንግግርም በተግባርም ዲን እስላም የሆነ ጫፍ አይደለም ማለት ነው። ተቆርጦ ተወስዶ ይሄ ነው የሚባል አይደለም። ዲን እስላም ሰፊ ነው። አቂዳውንም ንግግሩንም ተግባሩንም ሁሉንም ነው የሚያካትተው فليس الإسلام عقيدة فحسب اسلمنا مالت عقيدة بالتالي ولكن الإسلام نقرقن اسلمنا عندي لنا عقيدة وقول وعمل عقيدة منه نقرقر منه صرا منه فكما لا يكون الإسلام بالعمل وحده كذلك لا يكون بالعقيدة وحده فكما لا يكون الإسلام اسلمنا عندما يهونه الله بالعمل وحده በስራ ብቻ እንደማይሆነው ሁላ ከዛሊከ ልክ እንደዚያው ላ የኩኑ ቢልዓቂደቲ ዋሕደሃ በዓቂዳም ብቻ አይሆንም ዓቂዳውን አንድ ሰው አወቀ ከአላህ ስብሓንሁ ወተዓላ ውጪ መመለክ ማንም እንደሌለበት አወቀ ይህንን ተገነዘበ በዚህ ላይ ቀጣል ነገር ግን እያመለከ አይደለም አላህን ስብሓንሁ ወተዓላ እሱ በሚፈልገው መልኩ እያመለከ አይደለም ክፍተት አለ ማለት ነው ሌላው ደግሞ ያመልካል። የሰላት አስተጋገድም በደንብ ያውቃል። የጾም አጽዋምን ያውቃል። ዘካ አወጣጥ ያውቃል። ሐጅ አደራረግ ያውቃል። በስነ ስርዓት ይፈጽማል። ነገር ግን አቂዳ የለም። የጡፉ ሐውለ አልቁቡር ወየስተጊሱ ቢገይሪላህ ከአላህ ውጭ ያለን ድረሱልኝ ይላል። ቀብር ይዞራል፣ ለቀብር ያርዳል። ይህም እንደዚሁ ባጥል ሁለቱም ከንቶ ነው ማለት ነው። አቂዳ ያለ የተለያየ የሆኑ ስራዎችን ያለ መስራት ብቻውን አቂዳ ብቻውን አያስገድም። እንደዚሁም ደግሞ ስራዎች ላይ አተኩሮም አንድ ሰው አቂዳውን የሚተው ከሆነ አያስኬድም ማለት ነው። دين الإسلام የአቂዳና የስራ ዲን ነው። قال النبي صلى الله عليه وسلم ነቢዩ صلى الله عليه وسلم ብለዋል፣ بني الإسلام على خمس እስልምና በአምስት ላይ ተገንብቷል። ሸሃደቲ አን ላ ኢላሃ ኢላላህ ከአላህ ውጪ በእውነት የሚመለክ አንድም አምላክ አለመኖሩን መመስከር ወአነ ሙሐመደን ረሱሉላህ ሙሐመድም የአላህ መልክተኛ መሆናቸውን መመስከር ይሄ እንደ አንድ ነው የሚያዘው ላኢላህ ኢላላህ ሙሐመዱ ረሱሉላህ የሚለውን መመስከር ወኢቃም ሰላት ሰላትን ማቋቋም ሰላትን መስገድ በትክክል ወኢታኢ ዘካ ዘካን መስጠት ወልሐጅ ሐጅ እንደዚሁ ወሰውሚ ረመዳነ ረመዳንን መጾም እነዚህ አምስቱ የእስልምና መሰረቶች ናቸው እስልምና የተገነባባቸው ማለት ومعنى ذلك የዚህ ትርጓሜው أن هذه الأصول እነዚህ መሰረቶች هي دعائم الإسلام እነዚህ የእስልምና ደአዒሞች ወይም ደግሞ ምሰሶዎች ናቸው አለቲ ላ ዩምኪኑ አለቲ ላ ዩምኪን የማይመች የሆነ የማይሆን የሆነ አንየቁመ ኢላ ቢሃ አንየቁመ እስልምና ሊቆም ኢላ ቢሃ በእነዚህ አምስት ነገሮች እንጂ ከማ ላ የቁሙ ልቢናኡ የሆነ ግንባታ እንደማይቆመው ኢላ ቢአሳሲሂ በመሰረቱ እንጂ መሰረቱ ሳይኖር አሁን ይሄ መስጊድ መቆም ይችላል መሰረቱን ተጠናክሮ ብዙ ጊዜ ፈጅቶ ስንት ጉልበት ፈሶበት ከተሰራ በኋላ ነው ሌላን ነገር እላዩ ላይ የምናሳርፈው ማለት አለበለዛ ቶሎ እንዲናድልንና ነፍስም ነፍስን ወይም ህይወትን ንብረትን ጨምሮ ሁሉንም ለማውደም ነው የሚሆነው ማለት ነው። መሰረት ሳይስተካከል ከላይ ያለውን ግንባታ መጀመር። ልክ እንደዚሁ دين الإسلام የመሰረት ግንባታዎች አሉት። መሰረቱ ምንድናቸው? እነዚህ አምስት ነገሮች ናቸው። እነዚህ አምስት ነገሮች በሌሉበት ሁኔታ دين الإسلام ለአንድ ሰው አይቆምለትም። ለዛ ነው إننا أيها الإخوة እኛ ወንድሞቼ ሆይ አሉ نذكر أنفسنا وإياكم ኑዘኪሩ አንፉሰና ራሳችን እንመክራለን፣ ራሳችንን እናስታውሳለን፣ እንመክራለን፣ እንገስጣለን። ወኢያኩም እናንተንም ቢኒዕመቲላሂ ዐለይና አላህ በእኛ ላይ የዋለውን ኒዕማ ፊ ሀዘ ዲን ልእስላሚ በዚህ እስላማዊ በሆነው ዲን አላህ ለእኛ የዋለውን ኒዕማ አላህ ለእኛ የዋለውን ውለታና ጸጋ እናንተንም እንድታስታውሱ እኛም ለራሳችን እንድናስታውስ የምንመክረው ምክራችን ነው ይላል። ይሄ ወላሂ ትልቅ የሆነ ምክር ነው። ለምን አብዛኛው ሰው ዲን እስላምን እንደ ተራ ነገር ነው ያው ያው ስለ አላህ በዛ ላይ ስለሰጠውና በዛ ላይ ወይ ስለፈጠረው የመሳሰሉ ነገሮች ከምንም አይቆጥረውም ማለት ነው። ከምንም አይቆጥረውም ግን የተለያየ እውቀታቸው በዱንያው እውቀት ላይ ማለት ነው ሰፊ የሆነና ወይም ደግሞ በተለያዩ ሃይማኖቶች ዙሪያ ሰፊ እውቀት ይኖራቸውና አንዳንድ ሰዎች ስለ دين الإسلام እውነተኝነት ከምንም በላይ ያረጋግጣል ሄደው ሄደው ማለት ነው። ከዛ ካረጋገጡ በኋላ ስለ دين الإسلام ትልቅነት መመስከር ብቻ ይሆናል እንጂ መከተሉን ደግሞ አላህ ይወፍቃቸው። አያችሁ አይደለም ክብደት ስለ دين الإسلام ትክክለኝነት ይመሰክራል። በየአጋጣሚው ነገር ግን መከተሉን መከተሉ ያቀታቸዋል። ከነበሩበት ቢአ ይሄ ህብረተሰብ መጀመሪያ ከተፈጠረባቸው ተጽዕኖ ከመሳሰለ ነገር ሐቅ መሆኑን እያወቁ ወይ በዱንያው ዓለም የተለያዩ ቁርአንና ሐዲስ መረጃዎች የጠቆሙባቸውን ነገሮች በማግኘት ተመራምሮ በመድረስ በዚህ አይነት መልኩ አልያ ደግሞ ሃይማኖቶቹን በማጥናትና በመመርመር ዲነል ኢስላም ሐቅ መሆኑን ከደረሱበት በኋላ ሐቅ ነው ብለው ይናገራሉ። ለመከተል ግን ለመከተል ግን አይወቁም። ይሄ ምንድነው ነው? አላህ ስብሓነሁ ወተዓላ የእሱ እዝነት ሆኖ ነው እንጂ ዲነል ኢስላምን ለመከተል አንድን ሰው አላህ የሚሰጠውና የሚያገራለት ቀልድ እንዳልሆነ ነው የምናየው። ምን ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም ለአባታቸው ስንቴ ነው የጣሩት? ለአባታቸው ብዙ ጊዜ ነው እኮ የጣሩት። ነገር ግን አላህ አላሳካውም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላጎታቸው ምን ያክል ነው የጣሩት? እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ላጎታቸው ያጡትን ነቢዩላህ ኢብራሂም የአላህ ከሊል ተብለው የሚባሉት ለአባታቸው ያጡትን ኒዕማ ነው አላህ እኛ ላይ ጣሉ። ሱብሃንአላህ ይህንን ያው አንዳንዶቹ ባለማወቅ መጫወቻ አድርገውት ዲናቸው ላይ ሲቀልዱ ነው የምናየው ማለት ነው ونسأل الله تعالى الله سبحانه وتعالى أن تجيك وألن إلال أن يثبتنا عليه بدين الإسلام الإنديا صنان حتى نلقاه كم من نجنا يوجرس ولكن نقرقن اعلموا أيها الإخوة واندموا الجهوي أوكوا إلال أن نعمة الدين الإسلامي يدين الإسلام نعمة كغيرها من النعم ان دليلوش نعمة وجه إن شكرت زادت የተመሰገነች የሆነ እንደሆን አላህን ያመሰግንባት እንደሆነ ትጨምራለች ወተበተት ከኛው ጋር ትጸናለች ወስተቀረት ባለችበት ትረጋጋለች ወኢን ኩፊረት ይህንን የዲን ኢስላም አላህ በዲን ኢስላም ለኛ ያለውን ኒዕማ የተጋደች የተካደች እንደሆን የተካደች እንደሆን ደግሞ እና ነቁሰት ትቀንሳለች አው ዛለት ወይም ደግሞ ትወገዳለች ነስአሉላህ አልዓፊያ አላህ አፊያ እንዲያደርገን እንጠይቃለን ዲናቸው ከሚቀንስባቸውና አሊያ ደግሞ ሙሉ ለሙሉ ከዲናቸው ውጪ ከሚወጡ ሰዎች አላህ እንዲጠብቀን እንጠይቀዋለን ነው የሚሉት አሚን وإذا قمنا بما يجب علينا من دين الإسلام وإذا قمنا እኛ ከቆምን ቢማ የጅቡ አለይና ሚን ዲን ልእስላም ከዲን ልእስላም በእኛ ላይ ግድ የሚለውን ሚን ሒማየትህ دين الإسلام ን ከመጠበቅ የትኛውን دين الإسلام ነው መጠበቅ የምንችለው እኛ ከተባለ በየቀለቦቻችን ውስጥ ያለውን دين الإسلام እንጂማ አጠቃላይ ዓለም ላይ ያለውን دين الإسلام ማን ነው የሚጠብቀው? አላህ ነው። አላህ ነው ጠባቂው የዲኑ ማለት ነው። ነገር ግን እያንዳንዱ እሱ ዘንድ ያለውን ዲን የመጠበቅ ግዴታ አለበት በአካባቢው ያለውን ዲን የመጠበቅ ግዴታ አለበት ለዛ ነው ምን ይላሉ فاذا قمنا بما يجب علينا من دين الاسلام كدين الاسلام ግድ النقر يمنك የምንቆም هنا من حمايته دين كمتبك والدعوة إليه وجدين كمتارات والثبات عليه بدل ላይ ከመጽናት فإننا إنا سوف نزداد منه ثباتا سوف نزداد منه እንጨምራለን ምንሁ ከሱ እንጨምራለን እኮ ከሱ ከ دين الإسلام እንጨምራለን ምንን ثباتا ጽናትን ወዓመለን ተግባርን ودعوة ጥሪን كما قال ربنا عز وجل አላህ سبحانه وتعالى እንዳለው እንግዲህ ወደ ዲን እስላም አንድ ሰው የሚጣራ ከሆነ ዲኑን የሚጠብቅ ከሆነ ለዲኑ ጽናት የሚያደርግ ከሆነ አላህ Subhanahu Wa Ta'ala በዚህ መፍጨርጨሩ አላህ ሰባትን ይጨምርለታል። ሰባትን እንደሞከረው ሰባትን ይጨምርለታል። ዳዕዋ የሚያደርግ ከሆነ ወደ ዲን እስላም በአቅሙ ማለት ነው። ድንበር ሳያልፍ የማያውቀውን በአላህ ላይ ሳይናገር በአቅሙ ወደ ዲን እስላም ለቤተሰቦቹ፣ ለጓደኞቹ፣ ለሚያውቃቸው ሰዎች መሰለ ጥሪ የሚያደርግ ከሆነ አላህ Subhanahu Wa Ta'ala የበለጠ የዳዕዋውን በር ይከፍትለታል። ምላሱን አላህ ያገራለታል የመሳሰል እውቀትንም አላህ ይጨምርለታል ስራንም በተወሰነ መልኩ የሞከረ ሰው በዲን ለመስራት በሁሉ ነገሩ ማለት ነው በዲን ለመስራት በተወሰነ መልኩ የሚፍጨረጨረውን ሰው አላህ Subhanahu Ta'ala የስራውን የስራውን ሂዳያ ይጨምርለታል የበለጠ ጥሩ ሰሪ እንዲወጣው ጥሩ አቢድ እንዲወጣው አላህ Subhanahu Ta'ala ያግዘዋል ማለት ነው كما قال ربنا عز وجل جيتاتشن الله سبحانه وتعالى اندالو والذين اهتدوا እነዛ የተመሩት ዛደሁም ሁደን አላህ መመራትን ጨመራቸው ይላል ጨመረላቸው ማለት አላህ መመራትን ጨመረላቸው ወአታሁም ተቅዋሁም አላህን የሚፈሩበትንም ተቅዋ ሰጣቸው ይላል እንግዲህ መጀመሪያ እነሱ ምን በማድረጋቸው ነው በተወሰነ መልኩ ለሂዳያ በመፍጨርጨራቸው ማለት ለሂዳያ የማይፍጨረጨር ሰው አይመራም እንደምታዩት ነው እንደምታዩት ነው ነገሮች እኮ ከሰበቦች ጋር የተያያዙ ናቸው ዝም ብሎ አንድ ሰው ለምሳሌ እንበልና ይኸው በዚህ ሰዓት እንኳን ደርስ ያዝ ነው ለምንድን ነው ሰው እንዲጠቀም ነበር አለ አንዳንዱ ግን ምንም ስራ የለውም አሁን ሸይጣን ነው ያወጣው እንጂ ምንም ስራ የለውም ይሄ መፍጨርጨር አለመኖሩ ትንሽ ለመለወጥ ለለውጥ ጎዳና ትንሽዬ እርምጃ አለመጀመር ወዴት ነው የሚወስደው ወደ ضلال ነው አላህ ምን እያለ ስለሆነ ወለዚነ እህተደው እነዛ የተመሩትን ለመመራት ትንሽ የተፍጨረጨሩትን ዛደሁም ሁደን አላህ መመራትን ይጨምርላቸዋል አያችሁ አይደል ንግሩ ሱብሃንአላህ ወአታሁም ተቅዋሁም ወአታሁም ተቅዋሁም ተቅዋቸውንም ይሰጣቸዋል ማለት የአላህን ፍራቻ ይሰጣቸዋል وقال تعالى الله سبحانه وتعالى بلو الله ويزيد الله الذين اهتدوا هدى እነዛ የተመሩትን አላህ ይጨምርላቸዋል ይላል። ወየዚዱላሁ ማለት አላህ ይጨምርላቸዋል። አለዚነ እህተደው እነዛ የተመሩትን ምን ይጨምርላቸዋል? ሁደን መመራትን ይጨምርላቸዋል። አያችሁ አይደለ? ትንሽ አንድ ሰው ወደ መመራት ጎዳና ወደ ቀናው መንገድ የተወሰነን የተወሰነን ቢገባ አላህ ነው እውቀቱን የሚያገራልን። ስንት ሰው ነው እኔ እንኳን በእድሜ የማውቀው ማለት ቁርአኑ ምላሱ ላይ ቁርአን ገመድ የሆነ እንደዚህ ተተብትቦ አሁን ግን ሲቀራ አጃኢብ የሆነ ማለት ነው። ካሴት የሚመስል ስንት ሰው ይሄ ምንድነው? አንድ ሰው በተወሰነ መልኩ መንገድን ከጀመረ አላህ ያገራለት። እሱ ግን ምን ማድረግ የለበትም? ልብ በሉ የተለያዩ ማዕሲያዎች ማለት ልክ እንደ ሱስ ናቸው። ሱስ እንዴት ነው እስከሚጠፋ ድረስ ይቸግራል አንዴ ከጠፋ በኋላ ግን ሰውየው ከዚህ በፊት ካለ ህይወቱ ተመክሯል ተመልሶ አይገባበት አንዴ በደንብ ከውስጡ ንቅል ብሎ እስከሚወጣ ድረስ ማለት ግን ንቅል ብሎ እስከሚወጣ እንዴት ነው እንዴት ነው የሚተናነቀው ሱስ እንዴት ነው የሚከብደው ይከብዳል ስለዚህ ነው የተለያየ ሱስ ያለባቸውን ሰዎች ምንድን ነው የሚሉት ሀያ አመት ያንን ሱስ ከገፉ 20 ዓመት መተው አለባቸው ይባላል። 20 ዓመት ሶብር ማድረግ አለበት። ከዛ ከ20 ዓመት በኋላ ጤነኛ ሰው ይሆናል። ከጀሰዱ በ20 ዓመት ነው እየተላመደ እየገባ ምን እያለ በጣም እየጦፈ ሱሱ እያንዳንዱን የደም ስሩን የተቆጣጠረው ማለት ነው። ስለዚህ በየቀኑ በተወው ቁጥር ደግሞ በየቀኑ ከሰውነት ውስጥ እየወጣ ነው ያለው። እሱ ቸኩሎ እየወጣ ባለበት ጊዜ ላይ ሰብር አጥቶ ሄዶ ቢጀምር ከእንደገና ምን ያስፈልገዋል? ከእንደገና ሌላ ሀያ ዓመት ያስፈልገዋል ማለት ወደ ኋላ ነው የሚሆነው። ሂዳያም እንደዚህ ሆኖ አንድ ሰው መመራት አላህ ስብሓንሁ ወተዓላ ወፍቆት በሆነ አጋጣሚ ላይ የተወሰነ መመራት ከጀመረ በኋላ ወደ ኋላ መሸሹ አሁንም ሌላ ምን ያደርገዋል? ሌላ ضلال ውስጥ ሌላ ጥመት ውስጥ ይከተዋል። ከእንደገና ከዛ ለመውጣት ደግሞ ሌላ ነው ሌላ ስቃይ ነው ማለት ማዕሲያ ልክ እንደ ሱስ ነው ልክ እንደ ሱስ ነው ለዚህ ነው እንደም ከአይማዎች ውስጥ አንዳቸው ጭቃ ምናምን እየተጠነቀቁ በጭቃ ወቅት ነው እንደዚህ እየተጠነቀቁ ይሄዳሉ ሳያውቁ አንድ የገቡበትና ጭቃ ውስጥ ወጭረቅ አደረጉት ጭቃውን ገቡበት ሲገቡበት ጭቃውን እያጨማለቁት ሄዱ። ከዛ ምን አሉ? ሊመክሩበት ፈልገው ነው ሀከብ ይባሉ። ወንጀልም እንደዚህ ነው። አንዴ ከገባበት በኋላ ሰውየው ለመውጣት አስቸጋሪ ነው። የበሰበሰ ዝናብ አይፈራም እንደሚባለው አንዴ ከገባበት በኋላ ሰውየው ሰው አየው አላየው አረ የፈለጉት ይበሉ መጀመሪያ እኮ የሆነችን ሶስት ሲጀምር አንድ ሰው እንዴት ነው ጥግ ይዞ ምናምን ሲጋራም ከሆነች ማለት ነው። ጥግ ይዞ የሆነች ቦታ ገብቶ ማንም ሳያየው ከሰው ተደብቆ ዘመድ ቤተሰብ ሲመጣ ማስቲካ እያኘከ ነው አፉ እንዳይሸት የተለያየ ነገር ላይ እንደዚህ ወሸቅ አድርጓት ነው የሚሄደው። ከዛ በኋላ እየባሰበት ሲመጣ ያ የሚፈራው የነበረው ወይ ሼክ ሊሆን ይችላል እየፈራ የነበረው አንቆት ግዛልኝ ይሏል። እሺ ወየዚዱ ላሁ الذين اهتدوا هدى ويزيد الله الله ይጨምራል الذين اهتدوا እነዛን የተመሩትን ሁደን ቅናቻን ይጨምርላቸው ወልባቂያቱ الصالحات ባቂያቱ الصالحات የሚባሉት ይላል ባቂያት ማለት ቀሪዎች ማለት ነው الصالحات ማለት መልካም የሆኑ ቀሪዎች መልካም የሆኑት ቀሪዎች እኮ ኸይሩን عند ربك ثوابا ከጌታ ዘንድ በሰዋብ በስተኩል እነዚህ ናቸው በላጮቹ መልካሞቹ ይላል። ከጌታ ዘንድ ከአላህ ስብሓነሁ ወተዓላ ዘንድ በሰዋብ ደረጃ መልካሙ ምንድን ነው እያለን አልባቅያቱ ሷሊሃት ናቸው። አልባቅያቱ ሷሊሃት የሚባሉት ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ ውስጥ እንደተናገሩት አዝካሮች ናቸው። ወይም ደግሞ ጥቅል ጧዓዎች ናቸው። የአላህ የአላህን ትእዛዛት መተግበር ማለት ነው። አላህ ምን አለ መጀመሪያ ላይ ልብ በሉ። ወየዚዱ ላሁ ለዚነ እነዛን የተመሩትን አላህ ይጨምርላቸዋል። ምን ይጨምርላቸዋል? ሁደን ቀናቻን የተወሰነ የመመራት መንገድን የገቡትን አላህ መመራትን ይጨምርላቸዋል። ወልባቅያቱ ሷሊሓት ቀሪ የሆኑ መልካም ነገሮች ቀሪ የሆኑ መልካም ነገሮች ማለት ጣዓዎች የአላህን ትእዛዛት ነው እዚህ የተፈለገው ላኢላህ ኢላላህ አላሁ አክበር ሱብሓነላህ አልሐምዱሊላህ ተብሎም በአንድ ሐዲስ ውስጥ መጥቷል አዝካሮች ናቸው ማለት ነው ያው ዞሮ ዞሮ አዝካሮቹ ከኸይር ስራዎች ውስጥ ነው የሚገቡት ወልባቂያቱ ሷሊሓት መልካም ስራዎች ጣዓዎች የአላህ ትእዛዛትን መተግበር ኸይሩን ዒንደ ረቢከ ሰዋበን በሰዋብ በኩል ከአላህ ዘንድ ከጌታ ዘንድ መልካሙ ይህ ነው ይላል። ወኸይሩን መረዳ እንዲሁም ደግሞ አንድ ሰው ከሚመለስበት ከሆነውም ነገር በአጠቃላይ ጥሩ መመለሻም ናቸው። ጥሩ መመለሻ ናቸው የተባለው አንድ ሰው ስራውን የቅያማ ቀን ይገናኘው አይደለም። ስለዚህም አንድ ሰው ስራውን በሚገናኝ ሰዓት ጥሩ የሆነ መረድ ጥሩ የሆነ መመለሻ የሆነዋል ይሄ ኸይር ስራው ማለት ነው وبهذا ሼክ ምን ይላሉ በመቀጠል በዚህ የተበየኑ ለና ግልጽ ይሆንልናል አነሁ ኩለመ ازداد الانسان طاعه لله እሱ እኮ ይላሉ ጉዳዩ ኩለመ ازداد الانسان طاعه لله አንድ ሰው ለአላህ ስብሓንሁ ወተዓላ ያለው ጣዓ በጨመረ ቁጥር ፈተሐ አላሁ ዐለይህ ሚን አብዋብ ልዕልሚ ይህን ልብ እያላችሁ አላህ ምን ያደርግለታል ይላል አንድ ሰው ለአላህ ያለው መታዘዝ በጨመረ ቁጥር አንድ ሰው የሆኑ የሆኑ ነገሮች ይኖሩበታል። የሆኑ የሆኑ ማዕሲያዎች ማዕሲያ የሌለበት በመሰረቱ የለም። ነገር ግን አንዳንዱ ማዕሲያውን በጣም በግልጽ ያውቀዋል። አንዳንዶቹ ደግሞ ሰዎች በግልጽ አያውቁትም ማዕሲያቸው። በግልጽ የሚያውቀውን ሰው አሁን እየጠቀስን ያለን በግልጽ ማዕሲያ እንደሚሰራ የሚያውቅ ሰው አለ። ይህን እናደርጋለሁ፣ ይህንን እናደርጋለሁ፣ ይህንን እናደርጋለሁ ብሎ ይቆጥራቸዋል ማዕሲያዎች። የዚህ አይነቱ ሰው እኔ ይህንን ስለማደርግ ብሎ ከማ ከተለያየ ከሆነ ከአላህ ጣዓ መሸሽ የለበት። ለምን ለምንድን ነው ይህን የምንለው? ሙሉነት ባይገኝ ጎደሎነት መልካም ነው። ከምን ከባዶነት ሙሉነት ካልተገኘ በጎደሎ እንኳን መንቀሳቀሱ መልካም ነው። አንዳንድ ሰው ለዚህ ነው የተለያየ የሆነን ወንጀል ይሰራል እሱ የሚያውቀው ወይ ሱስ ሊሆን ይችላል መተው አልችልም ብሎ ያስባል። ከዛ በኋላ በዚሁ በሱሱ ምክንያት መስጂድ አይሄድም። ለምንድን የማሰግደው? አይ እኔ ይሄን ሱሱና መተው ስላልቻልኩኝ ሙስሊሞችን አሰድባለሁ። ምን አገባህ አንተ ስለ ሙስሊሞች በቃ ትንሽ ራሱ ማስያውን አያቀልም እንዴ በሶላት በመስገድ አላህ እንደው ሊምረውም ይችላል እሱን አናደፋፍረውም እንጂ ማለት ነው አላህ ይምርሃል እያልን አናበረታታው አላህ ይቀጣሃል ነው የምንለው ማዕሲያ እስከሆነ ድረስ ነገር ግን ጭራሽ ምን ማድረግ ነው ይሄ እኔ ሙስሊሞችን አሰድባለሁ ብሎ ሰላት መተው የተለያየ የሆኑ ነገሮችን መተው ጭራሽ ወጨፎን ፈርቶ መንጮሮሮ ስራ አለ ሰውዬ። እሱ የሚነካው የነበረው አሰድባለሁ የሚለው ትንሽ ነገር ነው። ተሰብስቦ ሙሲባዎች የሚወርዱበት ስር ገብቷል ሰውዬ። ሰላቱን ትቶ ምናምን ማለት ከዲርቁ ፍጹም ይሄ መሆን የለበትም ማለት ነው። አንድ ሰው የተቻለውን ያክል አላህን መፍራት ከዛ ውጭ አላህን መጠየቅ አላህ እስትቃማ እንዲሰጠው አላህ ነገሮች እንዲያመቻችለት አላህ እንዲያወጣው ተገባበት ከሆነ ከተለያየ ፊትና ወቢሃዛ የተበየኑ ለና በዚህ ለኛ ይገለጽልናል ይላሉ ሼክ አነሁ ኩለማ ዝዳደ ልኢንሳኑ ጣዓተ ሊላህ አንድ ሰው ለአላህ ስብሓንሁ ወተዓላ ጣዓ በጨመረ ቁጥር ለአላህ መታዘዝን በጨመረ ቁጥር ለአላህ መታዘዝን በጨመረ ቁጥር ፈተሐ አላሁ ዐለይህ ሚን አብዋብ ልዕልሚ ወልኢማኒ ما لم يفتحه على غيره فتح الله عليه الله بس لي كفتل من أبواب العلم كعلم برافوشنا والإيمان كإيمان برافوش ما لم يفتحه يالكفتون على غيره بل لو لي يالكفتون الله يكفتل لك منو بجمر قطر طاعوا بجمر قطر فأحث طلبة العلم ስለዚህም ዒልም ፈላጊያንን አነሳሳለሁ አሉ ኻሰተን በተለይ በተለይ ሁሉም ያው ቢሆንም በተለይ እነሱ على التمسك بشعائر الإسلام الظاهرة والباطنة على التمسك انديزو بشعائر الإسلام بسلمنا شعائرات يسلمنا مجلجوت الظاهرة ظاهر يكونوا يسلمنا مجلجوت والباطنة እንዲሁም ደግሞ ስውር የሆኑ አልሙተዓልቀቲ ቢሐቅላህ ዐዘ ወጀል በአላህ ስብሓነሁ ወተዓላ ሐቅ የተቆራኙ ወቢሕቁቅ ዒባዴህ ወይም ደግሞ የአላህ ስብሓንሁ ወተዓላ ባሮች ሐቆች ከነዛ ጋር የተገናኙ የዲን እስላም ድንጋጌዎችን ከማንም በበለጠ መልኩ ተመስኩ እንዲያደርጉባቸው እንዲይዟቸው እንዲጸኑባቸው እመክራለሁ ነው ሐታ የዚደሁም ላሁ አላህ እንዲጨምርላቸው ለእነዚህ ዒልም ፈላጊዎች ማለት ነው ለእኛ ማለት ነው አላህ እንዲጨምርላቸው ምን እንዲጨምርላቸው ዒልመን እውቀትን ወሁደን መመራትን ወኑረን ብርሃንን እንዲጨምርላቸው ምን ያደርጉ ነው የሚሉት በዲን ላይ ተመስኩን በደንብ መያዝን ይቀጥሉ አዩ የዲን እስላም ሻዓይሮችን ወይም መገለጫዎችን ዛሂር የሆኑትንም ባጢን የሆኑትንም ዛሂር ማለት ከላይ የሚታዩ አለባበስ ሊሆን ይችላል ባጢን የሚባሉ ደግሞ ውስጣዊ የሆኑ ማለት ውስጣዊ የሚባሉ ቀልብ ላይ የምናስቀምጣቸው ነገሮች አሉ። ይህንም ማመን አለብህ፣ ይህንም ማመን አለብህ የተባልን ማለት አልሙተዓልቀ ቢሐቅላህ ዐዘ ወጀል የተባለው በአላህ ስብሓነሁ ወተዓላ ሐቅ የተያያዙ ለምሳሌ ሶላት ከማንም ሐቅ ጋር ሳይሆን ከአላህ ሐቅ ጋር የተያያዘ ጉዳይ ነው። ሶላት የአላህ ሐቅ ነው፣ ዒባዳ ነው። ዒባዳ ለአላህ ነው። የአላህን ስብሓነ ወተዓላ ሐቅም የተመለከተ ወቢሑቁቅ ዒባዲሂ የባሮቹንም ሐቅ የተመለከተ ይላል። የባሮቹንም ሐቅ በተመለከተ የዲን ኢስላም ድንጋጌዎች አሉ። የአባትና የእናት ሐቅ ሊሆን ይችላል። የመሳሰለ ብዙ ሐቅ አለ። የጎረቤት ሐቅ አለ። አንድ ሰው ካገባ የባለቤቱ ሐቅ አለ። ከወለደ የልጆች ሐቅ አለ። የመሳሰለ ብዙ ሐቅ አለ። እነዚህን ሐቆች በአጠቃላይ እንዲጠብቁ ነው የምመክረው ነው የሚሉት። ለምን አላህ ስብሓነሁ ወተዓላ ምን እንዲጨምርላቸው ይላሉ? ዒልምን፣ ሂዳያን፣ ብርሃንን አላህ እንዲጨምርላቸው فتعلموا حدود ما أنزل الله الله بأن أنت لي أوردون حدوتي تمار واتشويلة حدود مالت الله سبحانه وتعالى أوردته دنبر واتشال يأنن تمار لتعبدوا ربكم على بصيرة وبرهان لتعبدوا ربكم جثاتكم عند التملك على بصيرة بوقف ليه هناك وبرهان بما خرج ليه هناك فإنه لا يستوي الذين يعلمون እነሆ እኩል አይሆኑም እኮ እነዛ የሚያውቁትና ወለዚነ ላ ያዕለሙን የማያውቁት ሰዎች እኩል አይሆኑም ላ የስተዊ መን ያዕቡዱ ላህ ወሁወ ያዕለም እያወቀ አላህን የሚያመልክ እኩል አይሆንም ከይፈ ያዕቡድሁ እንዴት አላህን እንደሚያመልከው ويعلم أنه يعبده على شريعة الله وسنة رسول الله ويعلم يوقع أنه يعبده الله لم يملكه አላ ሸሪዓቲላህ በአላህ ሸሪዓ ላይ ሆኖ ወሱነቲ ረሱልላህ በነቢዩ ስ ሰለም መንገድ ላይ ሆኖ ላ የስተዊ ሃዛ ይሄ ሰው እኩል አይሆንም ወመን ያዕቡዱ ላሃ ወሁወ የጅሀሉ ዛሊክ ይህንን ሳያውቅ በጀህልና አላህን ከሚያመልከው ሰው ጋር እኩል አይሆንም ለዚህ ነው እንግዲህ በዚህ አይነት የዕልም ሰዓቶች አንድ ሰው ለራሴ ዒባዳ አደርጋለሁ ብሎ ቁርአን ከመቅራት ሱና ሰላቶችን ከመስገድ የሚበልጥለት የትኛው ነው? ዒልሙ መማር ለምን አላህን በእውቀት ላይ ሆኖ ማምለክና ያለ እውቀት ሆኖ ማምለክ በጣም ስለሚለያዩ ማለት በጣም ይለያዩ። ዓሊሙ ዋሂዱን አሸዱ ዐለ ሸይጣን ሚን አልፊ ዓቢድ ይላሉ። አንድ አላህን አዋቂ የሆነ ሰው በሸይጣን ላይ ከባድ ነው ከአንድ ሺህ ዓቢድ ይላል። ዓቢዶች ናቸው እነዛ አዑዙ ቢላሂ ሚነ ሸይጣን ረጂም ሲሉ ነው የሚውሉት፣ ሲዘክሩ ነው የሚውሉት። ነገር ግን ማን ነው ለሸይጣን የሚከብደው? ዓሊሙን በጣም እንደው አቢድ ከተባለው ሰው ሸይጣን ላይ የሚከብደው ዓሊም ይሆን ምንም ዒባዳ ላይ ተኮር ባይሆንም የተወሰኑ ዒባዳዎችን ብቻ የሚፈጽመው ዓሊም ይከብዳል ለሸይጣን። አላህን አውቆ የአላህ ሸሪዓ መሆኑን የነቢዩ ሰለላሁ ዐለይሂ ወሰለም ሱና መሆኑን አውቆ ማምለክና ሳያውቁ ማምለክ በጣም ይለያያል። ከዛ በኋላ ምን ይላሉ ወመታ ዓሊምቱም ሑዱደ ማ አንዘለ አላህ አላህ ስብሓነሁ ወተዓላ ያወረደውን ደግሞ ሐዶች ባወቃችሁ ጊዜ ከላይ ፈተዓለሙ ብለው ነበር ተማሩ ብለው ነበረ ሑዱደ ማ አንዘለ አላህ ያወረደውን ሑዱዶች ተማሩ ብለው ነበር ከላይ አሁን ደግሞ ምን አሉ እዚህ ጋር መጡና እዚህ መጡና ደግሞ ምን አሉ? <clears throat> ወመታ ዓሊምቱም ሕዱደ ማ አንዘለ አላህ ያወረደውን ሐድ ድንበሮች በተማራችሁ ጊዜ ፈተቁላህ ተዓላ አላህን ፍሩ ፊልቲዛሚሃ ያንን በመያዝ ላይ መስተጣዕቱም የቻላችሁትን ያክል ያንን በመያዝ ላይ አላህን ፍሩ ያዙት ማለት ነው ወጠቢቁሃ ከማ ዓሊምቱም ልክ እንዳወቃችሁትም ፈጽሙት፣ አትዘናጎል። ልክ እንዳወቃችሁትም ፈጽሙት። ያንን ያንን ምኑን ማለት ነው የተማራችሁትን ነገር እንዳወቃችሁት በእውቀት እንደደረሳችሁበት ሁላ በተግባርም ተግባራዊ አድርጉ፣ ተጥቢቅ አድርጓል። ወላ ተእኹዝኩም አትያዛችሁ ፊ ዛሊከ በዚህ ውስጥ በዚህ ውስጥ ማለት ያወቃችሁትም በመተግበር ላይ ምን ለውመቱ ላኢሚ የወቃሽ ወቀሳ ላኢም ማለት ወቃሽ ነው። ለውመ ወቀሳ የወቃሽ ወቀሳ አያዛችሁ። እከሌ ምን ይለኛል? አሁን ይሄንን ብል ምን ባል ይሁን? አሁን ይሄንን ብሰራ ምን ይሉኝ ይሁን? ተቀየረች ደግሞ ሰሞኑን ይሉኝ ይሁን? ሰው ያንዱላል እንደዚህ ነው የሚለው የሆነ ነገር እንደዚህ ራሴን ብቀይር ተወሰነ አከረረሽ ደግሞ እንዲህ ያደረገ ደግሞ ይሉኝ ይሁን በማለት ፍጹም እንዳትዘናጉ ነው أو انتقاد منتقد ወይም ደግሞ انتقاد ወማነው ወቀሳ በመፍራት ትችት በመፍራት ትችት منتقد የተችን ትችት በመፍራት ፍጹም ምን እንዳታደርጉ ነው ከተነሳችሁበት ዓላማ የአላህን ዲን ከመተግበር አትቦዝኑ ይላሉ። አተኽሸውነሁም ትፈሯቸዋላችሁን የሚለውን የቁርአን አንቀጽ ይሄ የቁርአን አንቀጽ አተኽሸውነሁም ሰዎችን ነው የምትፈሩት። አተኽሸውነሁም ሰዎችን ነው የምትፈሩት። ፈላሁ አሐቁ አን ተኽሸው ልትፈሩት የተገባው እሱ አላህ ነው። فالله አላህ ነው أحق ከማንም የበለጠ የተገባ አን ተኽሸውሁ ልትፈሩት إن كنتم مؤمنين ምእመናን የሆናችሁ እንደሆነ ሙእመናን ምእመናን የሆናችሁ እንደሆን ከማንም የበለጠ ልትፈሩት የሚገባው ማን ነው እሱ አላህ ነው ስለዚህም ምንም የእነከሌ ወቀሳ ሊያሳስብ አይገባም ወላ የኽፋ ዐለይና ጀሚዓን በሁላችንም ላይ በሁላችንም ላይ አይሰወርም አሉ ሼህ ምንድነው የማይሰወረው أن دين الإسلام دين الإسلام بني على خمس بأمس تلين دتقنبه شهادة أن لا إله إلا الله وأن محمد رسول الله إيه مجمرة ب شهادة لي مجمرة وإقام الصلاة صلاة ما قوام وإيتاء الزكاة زكاة مسطت وصوم رمضان رمضان مصوم وحج بيت الله الحرام كبرون يا الله بيت دمو حج ما رق مزير وهذه الأركان الخمسة النزيه أمست مأذنات تتفاوت في مراتبها بدرجة وتشاتشو يبدل على تعالى كلهم صلاة عند توحيد على الله ሌሎቹ ደግሞ ልክ እንደ ሶላት አይደለም በደረጃ ይበላለጥ ይበላለጣል وهذه الأركان الخمس تتفاوت ፊ مراتبها በደረጃቸው ይለያያሉ وفضلها ባላቸው ፈضልም ባላቸው ትልቅነት ማለት ነው وأحكامها በአህካማቸውም ይለያያሉ ሁሉም የራሱ የሆነ ሑክም አለው ፍርድ ማለት ነው ሑክም ሁሉም የየራሱ የሆነ ፍርድ አለው ደረጃ አለው መራቲብ ፈضል ማለት ደግሞ ትልቅነቱ ማለት ነው። وتشترك كلها ሁሉም የሚጋሩበት ጉዳይ ቢኖር في انها اركان الاسلام اركان الاسلام በመሆናቸው ላይ ነው ሁሉም ምን የሚያደርጉት የሚጋሩት ማለት اما ما يتعلق بالصلاه ከሶላት ጋር በተገናኘ መልኩ فهذه رساله في الصلاه እቺ አጭር ሪሳላ ነች ሪሳላ ማለት መልእክት ማለት ነው በመሰረቱ ይሄ ሜሴጁ ራሱ ረሳኢል ይላል መልእክቶች ወይም ሪሳላ መልእክት አንዱ فهذه رسالة في الصلاة እቺ በሰላት ላይ የተጻፈች መልእክት ነች لعل الله سبحانه الله سبحانه وتعالى أن ينفع بها ሊጠቅምባት ይችላልና ይሄ የረጃ ቃል ነው ለዓል የሚለው አላህ ሊጠቅምባት ይችላልና ዒልመን በእውቀት በኩል ወዐመለም በተግባርም በኩል ግማሹ ያው ስለ ሰላት የሚማርበት እናም ደግሞ ተምሮም ደግሞ የሚሰራበት ይሆናልና ይህንን ምናልባት አላህ ስብሓንሁ ወተዓላ እኛንም ከዚህ አይነት ሰዎች እንዲያደርገን አላህን እንጠይቀዋለሁ። ዕልመን ወዐመለን የሚጠቀሙበት አላህ እንዲያደርጋት አሉ ይሁ በዕልምም በእውቀትም በተግባርም አንድ ሰው የሚጠቀምባት አላህ ያደርጋት ይሆናል ይችን ሪሳላ አሉ ወአን የጅዓለኒ ወኢያኩም አላህ እኔንም እናንተንም እንዲያደርገኝ ምኞቴ ነው ሁዳተን ሙህተዲን ሁዳተን የተመራን ሁዳተን መሪዎች ሙህተዲን የተመራን ሁዳተን መሪዎች ሙህተዲን የተመራን ወኢነማ እክተርቱ ሀዘ ልመውዱዕ ይህንን ርዕስ የመረጥኩበት ምክንያት አሉ ገና መግቢያ ላይ ስለሆነ ነው ሊአምረይን ለሁለት ጉዳይ ነው አልአወል يمجمّر أهميته الشرعية شريعوي أساسا بالنتو حيث إن الصلاة صلاة نتشنا هي أعظم أركان الإسلام بعد الشهادتين كهلتو شهادة واجبوها لا كدين الإسلام أركان وتشوس أعظم يهونش بتعم تلك يهونش ركن نتشنا الثاني هلتن يو أن كثيرا من المسلمين اليوم أن كثيرا بزوج من المسلمين كمسلم وتشوس اليوم زاري تهاونوا ተሳንፈዋል ቢከቲር ሚን ኡሙር الصلاة ቢከቲር በብዙ ሚን ኡሙር الصلاة ከሰላት ጉዳዮች በብዙ ላይ ተሳንፈዋልና በዚህ ምክንያት ነው እችን መልእክት ልጽፍ የቻልኩት ነው የሚሉ ሼክ ረሂመሁላህ ሞተዋል አላህ ይዘንላቸው وتتضمن هذه الرسالة እቺ ሪሳላ ታቅፋለች በውስጧ عرض الأمور التالية የሚቀጥሉትን ነገሮችን ማቅረብን አርዳ ማቅረብን አልእሙር ኢታሊያ ቀጣይ የሆኑ ጉዳዮችን ኢታሊያ ወደታች ታች የሚዘረዘሩትም ማለት አልአወል የመጀመሪያው ፊ ማዕነ ሶላቲ የሶላትን ትርጓሜ እናይበታለን ሉገተን በቋንቋ ደረጃ ወሸርዐን በሸሪዓም ደረጃ الثاني ሁለተኛው መታ መቼና ወአይነ የት ፍሪደት ሰላት ሰላት ግዴታ ተደርጋለች መቼ የት ነው ሰላት ግዴታ የተደረገው የሚለውን ጥናት በውስጡ ያካተተ ነው ማለት ነው الثالث ሶስተኛው في بيان أهميتها شرعا في بيان أهميتها የሶላትን አሳሳቢነት በማብራራት ላይ ይሆናል አህምያ ማለት አሳሳቢነት አንገብጋቢነት ሸርዓን በሸሪዓው በኩል አራተኛው ፊ በያን ፈضልሃ የሶላትን ፈضል በማብራራትና ወፈዋኢድሃ ጥቅሞቿን በመዘርዘር ላይ ይሆናል الخامس አምስተኛው ፊ التحذير من إضاعتها صلاة كما بلاشت بل ما استنقق لي هنا في التحذير ما استنقق لي من إضاعتها صلاة كما بلجن الثالث السدس في بيان حكم تاريخها صلاة يتوسو حكم من دنو فردو من دنو شريعوي بيانه من دنو الميلون بمقلق لي هنا السابع صلاة تنو في بيان بعض شروطها ك صلاة مسفر ستوست كفلوتهم بمزرزر لي هنا السامي سمنتنو في بيان صفتها የሷን አኳኋን አስተጋገድ ነው صفتها على ضوء الكتاب والسنه በቁርአንና በሐዲስ ብርሃን በቁርአንና በሐዲስ ضوء ሲባል በቁርአንና በሐዲስ ብርሃን ሰላት እንዴት ነው የሚሰገደው በዘልማድ ሳይሆን ማለት በዘልማድ ሳይሆን በኪታብና ሱና ላይ የመጣው የሰላት አስተጋገድ እንዴት ነው የሚለውን ሲፋውን ወይም ደግሞ አካሆኑን የሚያሳየን ነው التاسع ዘጠነኛው ደግሞ في بيان الواجب فيها እሷ ውስጥ ግድ የሚሆኑ ነገሮችን በመግለጽ ላይ ይሆናል العاشر አስረኛው في بيان በመግለጽ ላይ ነው قاعدتين شريفتين قاعدتين ሁለት ቃዒዳዎችን ቃዒዳ ማለት መርሆ ማለት ነው ሁለት መርሆዎችን ሸሪፈተይኒ ትላልቅ የሆኑ ትላልቅ የሆኑ ሁለት መርሆችን በመግለጽ ላይ ይሆናል አልሃዲ ዐሽር አስራ አንደኛው ነጥብ ፊ በያኒ አህምየት ልኹሹዕ የኹሹዕን አሳሳቢነት አሳሳቢነት በመግለጽ ወማ የተዓለቁ ብህ ከዚህም ጋር ተያያዥነት ያላቸውን ነገሮች በመግለጽ ላይ ይሆናል ፊ በያኒ በመግለጽ ላይ አህምየቲ አህምያ አሳሳቢነት አልኹሹዕ የኹሹዕ ወማ ማ ምትላቺ ነገር ማለት ወማ የተዓለቁ ብህ በሱ የሚንጠለጠልንም ነገር የሚገልጽ ነው ወማ ነገርንም የተዓለቁ ብህ كمانجا بالخشوع ماله بخشوع جا تنتلت أينت وإمتى جنت يلا شو نجروشن ببجلز زوري أنا هنا الثاني عشر أسرى خلتني في بيان حكم صلاة الجماعة يا صلاة الجماعة حكم بمجلس لينو وبيان بعض أحكامها آه، كفيل أحكامنا بمبررات لي يميهن هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين mm <clears throat> እንትን ነው የምታረጉት ይሄን